ይህ ክፍል አራት የአቂዳ ትምህርት ነው። بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن اتبعهم بإحسان إلى يوم الدين ود برنامج تكتاتوج السلام عليكم ورحمة الله وبركاته በክፍል አራት የአቂዳ ትምህርታችን ሁለተኛውን የተውሂድ ክፍል ተውሂድ አልኡሉሂያን እንመለከታለን። ተውሂድ አልኡሉሂያ ሁለተኛው የተውሂድ ክፍልና አሳሳቢው ነው። ተውሂድ አልኡሉሂያ ብሎ ማለት ኡሉሂያ የምለው ኢላህ ከምንለው የአላህ ስብሓነ ወተዓላ ስም የመጣ ነው ወይም የተወሰደ ሲሆን ትርጉሙ ምንድን ነው? አልማዕቡድ المطاع يملون ترجم يسات المرنه يمين ملكنا يمين تعززوس يعني ين ترجم يمين يسات هنا الباجرو تكلا وترجمه توحيد الألوهية إفراد الله بأفعال العباد ويمدمو إفراد الله بالعبادة الله سبحانه وتعالى بعمل كوت من التل ብቸኛ ማድረግ አላህን ስብሓንሁ ወተዓላ ባሮች በሚሰሩት ስራ ብቸኝነቱን ማረጋገጥ የተውሂድ አሩቡብያን ስናይ ተውሂድ አሩቡብያ ኢፍራዱላህ ቢአፍዓሊሂ ሁወ አላህን ስብሓንሁ ወተዓላ በድርጊቱ እሱ በሚሰራቸው ስራዎች የእሱ መሆኑን መብቱን በማረጋገጥ ብቸኝነቱን ማረጋገጥ ወይም ደግሞ እሱን መነጠል በዛ ተግባር ሲሆን ተውሂድ አልኡሉህያ ደግሞ ይሄ ደግሞ ኢባዳ ላይ የተንጠለጠለ በመሆኑና የባሮች ተግባር በመሆኑ ባሮች ናቸው እኛ ነን በተግባራችን የአላህን ስብሓነ ወተዓላ ብቸኝነት የምናረጋግጠው ማለት ነው። ለዚህ ነው ተውሂዱላሂ ቢአፍዓል ልኢባድ ወይም ደግሞ ኢፍራዱላሂ ቢልዒባዳ የምንለው ማለት ነው። አላህን ስብሓነ ወተዓላ በኢባዳ መነጠል ወይም ደግሞ ባሮች በሚሰሩት ስራ አላህን ስብሓነ ወተዓላ ብቸኝነቱን ማረጋገጥ ያኒ ይህ ስራ ወይም ደግሞ ይህ ዒባዳ አምልኮት ለአላህ ስብሓንሁ ወተዓላ ብቻ ተገቢ መሆኑን በተግባራቸው ማረጋገጥ መቻል አለባቸው ነው። በተግባራቸው ማረጋገጥ ይሄ ነው ትልቁ የተውሂድ ክፍልም የሚያስብለው ማለት ነው። እንግዲህ ይሄ የተውሂድ ክፍል ከሌሎቹ የተውሂድ ክፍሎች በጣም አሳሳቢውና አንገብጋቢው ነው የሚባለው። ምክንያቱም ሌሎች የተውሂድ ክፍሎችን እንዳየናቸው ቀላል ናቸው። ተውሂድ አሩቡብያን አይተናል እና እሱ ቀላል ነው። ሁሉም በዚች ምድር ላይ ያለው ሁሉ ያረጋግጣል። ችግሩ ያለው ምንድነው? ኡሉህያ ላይ ነው። ኢባዳን ለአላህ ስብሓነሁ ወተዓላ ብቻ በማድረግ ዙሪያ ነው ከፍተኛ ችግር የሚፈጠረው ማለት ነው። ስለዚህ አንድ ባሪያ ምንድነው ማወቅ ያለበት? እሱ ዘንድ እርግጠኛ የሆነ እውቀት ሊኖረው ይገባል በመጀመሪያ ደረጃ ምን በመሆኑ አን አላህ ዋህደሁ ሁወ ልማእሉህ አልማዕቡድ መመለክ ያለበት አላህ ስብሓንሁ ወተዓላ ብቻ መሆኑን በልቡ እርግጠኛ የሆነ እምነት ጥርጣሬ የሌለበት የቂን ሊኖረው ይገባል ይሄ አምልኮት የሚገባው ለአላህ ብቻ ስለመሆኑ ይሄ መጀመሪያ ላይ ይጠበቃል ከአንድ ባሪያ ማለት ነው ትክክለኛ እምነት ሊኖረው ይገባል። በዚህ ዙሪያ በልቡ ይህን ካደረገ በኋላ ነው በልቡ ይህን ካረጋገጠ በኋላ ነው በተግባር ደግሞ ማሳየት የምጠበቅበት በተግባሩ አላህን ብቻ በማምለክ ደግሞ የልቡን ኢማን ሊያሳይ ይገባል ነው በልቡ አላህ ስብሓነ ወተዓላ አምልኮት የሚገባው ለሱ ብቻ ነው ብሎ ካመነ በኋላ ይህን የልብ ውስጥ ያለውን ልብ ውስጥ ያለውን እምነቱን በተግባሩ ሊያረጋግጥ ይገባል። ይህን ያመነበትን አላህ سبحانه وتعالى ብቻ ነው ለዚህ ጉዳይ የሚገባ ብሎ ያመነውን በመቶ percent ለአላህ سبحانه وتعالى ብቻ በማረጋገጥ በሚፈለገው ሁኔታ ማሳየት መቻል አለበት። ዋናው ድርጊት ነውና ማለት ነው። ይሄ ኢባዳ ምን እንደሆነ ወደፊት ዘርዘር ባለመልኩ እናያቸዋለን። ምንድናቸው አምልኮት የምንላቸው እነዚህ ኢባዳዎች ምንድናቸው የምንለው ማለት ነው። فإذا علم العبد ذلك واعترف به حقا أفرد الله بالعبادة كلها ظاهرة وباطنة እንግዲህ አንድ ባሪያ ይሄን ካወቀ በኋላ አላህን ስብሓነሁ ወተዓላ በሚታየውም ሆነ በማይታየው ኢባዳው ወይም ደግሞ አምልኮት ብቸኝነቱን ማረጋገጥ መቻል አለበት። فيقوم بشرائع الإسلام الظاهرة كالصلاة والزكاة والصوم والحج صوم حج زكاة صوم ሐጅ ዘካ እነዚህ የሚታዩ እስላማዊ የሆኑ ትእዛዛቶችን ሸሪያው የደነገጋቸውን በመተግበር ታዛዥነቱን ያረጋግጣል። እንደዚሁም ወልአምር ብልማዕሩፍ ወነህይ አኒል ሙንከር ወደ መልካም በማዘዝ ከመጥፎ በመከልከል የወላጆቹ መልካም በመዋል ዝምድናን በመቀጠል ويقوم بأصوله الباطنة من الإيمان بالله وملائكته وكتبه ورسوله واليوم الآخر والقدر خيره وشره እንደዚሁም በውስጣዊ በሆነ ኢማኑ በቀደር በአላህ ስብሓን ወተዓላ አንድነት በመላይካዎች በመጽሐፍቶቹ በነቢያቶቹ በመጨረሻው ቀን መልካምም ሆነ ክፉ ቀደር ደግሞ አላህ ስብሓን ወተዓላ የወሰነውን ነገር ሁሉ በማመን ይሄ ኢማን ነው ልብ ላይ የሚሰሩ ነገሮች ናቸውና በእነዚህ ሁሉ በመተግበር በማመን ሊያረጋግጥ ይገባል ኢማኑ ማለት ነው ይሄ ተውሂድ አልኡሉሂያ ከስሩ የሚያቅፋቸው ነገሮች ናቸው እንግዲህ አንድ ሰው አላህ ስብሓንሁ ወተዓላን በመጀመሪያ ደረጃ እሱ ብቻ ነው የፈጠረው እሱ ብቻ ነው ሁሉን ነገር ሊያደርግ የሚችለው። እሱ ብቻ ነው ገዳይ፣ ቀስቃሽ፣ ሰጭ፣ ነሺ፣ ፈጣሪ ብሎ ካመነ በኋላ ተከትለው የሚመጣው ይሄኛው የ توحيد الألوهية part በተግባር ከሱ ይሄኛውን ኢማኑን ራሱ የሚያረጋግጥበት መንገድ ነው ማለት ነው። ምክንያቱም የሚጎዳኝ አላህ ነው የሚጠቅመኝ አላህ ብቻ ነው። ከዚህ ውጭ ያሉት ነገራቶች አይጠቅሙኝም ብሎ አረጋግጧል በሩቡብያው። እንደዚሁም የሚገለኝ አላህ ነው፣ የፈጠረኝም እሱ ነው፣ የሚወስደኝም እሱ ነው ብሎ አምናል። ሁሉን ነገር ሩቡብያ ላይ ያለውን ነገር ለአላህ سبحانه وتعالى አስረክቦ መጥቷል ማለት ነው። ይሄን ኢማን አረጋግጧል እንበል። ይሄን ያረጋገጠ ሰው ይሄ የ توحيد الألوهية part ይቀለዋል። ምክንያቱም ይሄኛው ከዛ ከተውሂድ ሩቡብያ ጋር የተደጋገፈ በመሆኑ በመጀመሪያ ደረጃ አንተ የፈጠረህን አምላክ ካወቀው አንድ መሆኑን የሚጎዳ የሚጠቅም እሱ ብቻ መሆኑን ካወቅ የሚያበላም እሱ ብቻ መሆኑን ካወቅ ወይም የሰው ልጆች ይሄን ካወቁ ሌላው አካል ድርሻ የለውም ነው። ስለዚህ ምንድን ነው መደረግ ያለበት? መመለክ ያለበት ይሄኛው አምላክ ብቻ ነው። እነዚህ አካላቶች እኔን የማይጎዱኝ ከሆነና የማይጠቅሙኝ ከሆነ የኔ ርዝቅ በእነሱ እጅ የማይኖር ከሆነ እኔም በመግደል ዙሪያ ሚና የላቸው የሌላቸው ከሆኑ ምን ላድርግ ብዬ ነው የማመልካቸው? ምን ፍለጋ ነው ወደ እነሱ የምንሄደው? ትልቅ ሞኝነትም ነው የሚሆነው። ታዲያ ትልቁ ችግር ያለው እዚህ ጋር ነው ማለት ነው። ሰዎች ሩቡብ እያለ ማረጋገጥ ላይ ምንም ችግር የለባቸውም እንዳየናቸው። ሰማይን ማን ፈጠረ? ርዝቅን ማን ነው የሚያመጣላችሁ? ዝናብን ማን ነው የሚያዘንብላችሁ፣ የሚያበቅልላችሁ? ንግስና ሁሉ በእጁ የሆነችው ማን ነው? አላህ ነው። ሁሉም አስምሮበት አልፈዋል። የሚጎዳ የሚጠቅም ከሱ ውጭ የለም ብሎ አምኗል። ታይም እንደዛ ከሆነ ለምንድን ነው ታዲያ በተግባራችን ደግሞ ሌላ ነገር የምንሰራው ነው? ወደማይጠቅሙ ነገሮች መጀመሪያ ላይ አረጋግተን መተናል። ከሱ ውጭ ጠቃሚ ጎጂ የለም ብለን ሰጭ የለም ብለን ምን ፍለጋ ነው ታዲያ እኛ ከአሁን በኋላ ቀብር ጋር፣ ሌላ ሰዎች ጋር፣ ለመላይካ፣ ለነቢያቶች፣ ለጣዖት፣ ለግዑዛን የምንሰግደው በእነሱ የምንመካው ለእነሱ የምንሳለው እነሱን የምንፈራው ምን ለመሆን ነው ነው ይሄ ነው ቅድም ትልቅ ሞኝነት ወይም ደግሞ ቅልነት ነው ያልኩበት ምክንያት ማለት ነው። ስለዚህ አንድ ባሪያ እርግጠኛ እውቀት ካለው በአላህ ላይ ሩብያውንም ካረጋገጠ ኡሉህያው ምንም ችግር የለበትም ከገባው ማለት ነው። በመጀመሪያ ደረጃ አንድ ሰው ተውሂድ ሩቡብያ ከገባው ምስጥሩ ከገባው ኡሉህያ ምንም አይከብደውም። ምክንያቱም ከላስ ዋናው ጉዳይ ያን ማረጋገጥ ነው፣ ያን መረዳት ነው። ያን ከተገነዘበ በአምልኮት አላህን ስብሓን ወተዓላ ብቸኛ በማድረጉ ዙሪያ ላይ ችግር የለውም። ስለዚህ ከልብ ማመን ያስፈልጋል ነው። መጀመሪያ ላይ ተውሂድ አሩቡብያን ከልብ ማረጋገጥ ያስፈልጋል። እውነት ብሎ ማመን አለበት ሰውየው። ከልቡ የማያምን ከሆነ ይጠቅማሉ ብሎ ጥርጣሬ የሚኖረው ከሆነ ሌሎች አካላቶችን ተውሂድ አልኡሉሂያ ጋር መጥቶ መውደቁ አይቀርም። ምክንያቱም የሆነችን ነገር ከኢባዳ ሰርፎ ለእነዚህ ሰዎች መስጠቱ የማይቀር ነውና ነው። ሰዎች በዚህ ውስጥ በሽርክ ውስጥ ይገባሉ። ተውሂድ በሶስት እንደሚከፈል ሁሉ ሽርክም ሙቃቢሉ ነው። ያኔ ሶስት በሶስት ይከፈላል። ምክንያቱም እያንዳንዱ የተውሂድ ክፍል ሽርክ አለበት። ተውሂድ አረቡብያ ሩቡብያ ውስጥ የሚፈጠሩ ሽርኮች አሉ። ከአላህ ጋር ሌላ ፈጣሪ ያለ ካልክ እዛ ጋር እያሻረክ ነው ማለት ነው። ኡሉሂያ ከሱ በስተቀር ከሱ ውጭ ሌላ አምልኮት የሚገባው አለ ብለህ ኢዕቲቃድ የምታደርግ ከሆነ እዚህ ጋርም ሽርክ ፈጽማል ማለት ነው። አስማው ሲፋቱ ላይ ሲፋውን አላህ ስብሐ ወተዓላ ጋር አካላቶች ጋር ይመሳሰላል የምትል ከሆነ እዛም ጋር ወድቀሃል ማለት ነው። በእነዚህ ሶስቱ ውስጥ ማለት ነው ይፈጠራል ይፈጠራል። እንግዲህ ተውሂድ አልኡሉሂያን ትምህርት በዘርዘር ባለ መልኩ ለማየት በመጀመሪያ ደረጃ ከዚህ ጋር ተያይዞ የሚመጣውን ሸሃደቴን ወይም ደግሞ የምስክርነት ቃልን ለማየት እንሞክራለን። ይሄ ወሳኝ ነውና በእስልምና ውስጥ እንግዲህ አንድ ሰው ሙስሊም ያልሆነ ሰው ወደ እስልምና ሲገባ በመጀመሪያ ደረጃ ላይ መስክሮ የሚገባው ቃል አለ አሽሀዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ብሎ ይገባል። የአላህን ብቸኛ ተመላክነትን አረጋግጦ ነው የሚገባው ማለት ነው። የነቢዩ ሰለላሁ ዐለይሂ ወሰለም ባሪያና መልእክተኝነትንም ተቀብለው ነው ወደ እስልምና የሚገባው። ይሄ የመጀመሪያው የእስልምና ማዕዘን ይባላል። ይሄ ጥሪ ወሳኝ ነውና እስኪ ከ توحيد الألوهية ጋር ያለውን ተያያዥነት ለማየት እንዲያስችል በዚህ ስር ለማየት እንሞክራለን። ይሄ ሸሃዳ ወይም شهادتين የምንለው شهادتين ማለት ሁለት ሸሃዳዎች ማለት ነው። የመጀመሪያው part شهادة أن لا إله إلا الله ነው። لا إله إلا الله የሚለው የአላህ سبحانه وتعالى ን አንድነት የሚመሰከርበት የሸሃዳ part ነው። ሁለተኛው ደግሞ شهادة أن محمدا رسول الله መሐመድ የአላህ መልእክተኛ መሆናቸውን የምንመሰክርበት ሸሃዳ part ነው ማለት ነው። እንግዲህ ይሄ ሸሃዳ ምንድን ነው? አንድ ሰው هو الاعتراف باطنا وظاهرا أنه عبد الله ورسوله አላህ سبحانه وتعالى በመጀመሪያ ደረጃ ማለት ነው ትርጉሙ ምንድን ነው? ይሄ ወደ ነቢዩ መሐመድ ከመሄዳችን በፊት መሆን ያለበት ነገር ምንድን ነው? لا معبود إلا الله وهذا يسول جوج هين شهادتين يسمسكروا ترقموا من دلنا معنا الشهادة إيه، هين شهادة هلوم سويلة بتال ميقر ماتشو هلوم سويلة لا إله إلا الله بل بتلو يزل إله ما من ينصو ترقمون بنا أقوم ترقمون سلم ما يوقو ላኢላሃ ኢለላን የሚያፈርስ ተግባር ላይ ሲወድቅ ታያለህ ማለት ነው። ትርጉሙን ስለማያውቀው። ስለዚህ ምንድን ትርጉሙ? መታወቅ አለበት ወይስ የለበትም? አለበት፣ ግዴታ ነው። ላኢላሃ ኢለላህ የምለው الإعتقاد والإقرار أنه لا يستحق العبادة إلا الله ወይም ኢላ ልላህ ማለት ነው። አንድ ሰው በልቡ ማመንና ማረጋገጥ መቻል አለበት። ምንን ዒባዳ አምልኮት ከአላህ በስተቀር ለማንም እንደማይገባ ወልቲዛሙ ዛሊከ ወልአመሉ ብሂ ይሄን አጥብቆ መያዝና በተግባሩ ማረጋገጥ መቻል አለበት ፈላ ኢላሃ ላ ኢላሃ የሚለው ቃል ነፊ ነው ውድቅ ማድረጊያ ቃል ናት ምን ነው ውድቅ የምታደርገው ዒባዳ ለአላህ በስተቀር ለሌሎች አካላቶች እንደማትገባ ኢላላህ የሚለው ደግሞ ኢስባት ነው። ምንን ያረጋግጣል? ኢባዳ ለአላህ ብቻ መሆኑን የሚያረጋግጥ ቃል ነው። ሁለቱ ቃላቶች ሲተረጎሙ ለማዕቡደ ቢሐቅን ኢላላህ የሚለውን ይሰጣሉ። በእውነት ከአላህ በስተቀር የሚመለክ አምላክ የለም የሚለውን ትርጉም ያሰጣሉ። ይህንኑ ትርጉም በተለያየ ትርጉም ሰዎች ሲፈቱ ይገኝ ሲፈቱ ይታያል ማለት ነው። ያኔ ትክክለኛ የሆነ ዮሐንስ ትርጉም ሲሰጡም ይታያሉ አንዳንዶቹ። ትክክለኛው የሸሃደቴኒ ወይም ደግሞ የዚህ ኢላሀ ኢላላህ ትርጉም ምንድን ነው? ላ ማዕቡደ ቢሐቅን ኢላላህ የሚለው መሆን አለበት። በእውነት የሚመለክ ከአላህ በስተቀር የለም መባል አለበት። ምክንያቱም በዚህ ምድር ላይ በውሸት የሚመለኩ አማልክቶች በርካታ ናቸው። በርካታ ቁጥር ስፍር የላቸውም። ስለዚህ እዚህ ጋር ስህተት ውስጥ እንዳንገባ ቢሐቅ የሚለው መግባት አለበት። ላ በሚለው ደግሞ መቀመጥ አለበት። ላ ማዕቡደ ኢላላህ ብቻ ካልክ ከአላህ በስተቀር የሚመለክ አምላክ የለም የምትል ከሆነ ወሀዛ ባጢል ትክክል አይደለም። لأن معناها أن كل معبود بحق أو باطل هو الله إيه مالك ترجمه من هنا أنت لمثال لا معبود بحق إلا الله يمال كهوننا لا معبود إلا الله بالتالي من التقام كهونة قال الله بستقر من ملك يلم من الكهونة من آية ترجم يسأل በዚህ ምድር ላይ የሚመለክ ሰዎች አምላክ ነው ብሎ የሚያመልኩትን ሁሉ አምላክ ያደርጋል ማለት ነው። ይህን ትርጉም እንዲህ ገብርኤልን የሚያመልኩ አምላክ ሆነ ማለት ነው። ግዑዞችን የሚያመልኩትም ነገሮች ሁሉም አምላክ ነው ብሎ ይሄ ህንዶችም ላም ያመልካሉ፣ everything is God ይላሉ፣ ሁሉም ነገር አምላክ ነው ይላሉ። እነሱ የሚያመልኳቸው ነገራቶችም አምላክ ሊሆኑ ነው። ማንኛውም በዚህ ምድር ላይ የሚመለኩት ሁሉ አምላክ ሊሆኑ ነው ማለት ነው። ስለዚህ ምን መሆን አለበት? ላ ማዕቡደ ቢሐቅን የሚለው ነገር ሊገባና ሊለየው ይገባል ነው ካልገባበት ትርጉሙን በዚህ መልኩ ከተቀመጠ ያዛባዋልና ስለዚህ ትርጉም ላይ ጥንቃቄ መደረግ አለበት ሌላው የላኢላሃ ኢላላህ ትርጉም ከአላህ በስተቀር ፈራጅ የለም ማለት ይሄም ጉለት ነው ያለው። ምክንያቱም አላህ ስብሓነሁ ወተዓላም በትክክል አይገልጽም። ምድር ላይ ይሄን የሚያደርጉ ሰዎች ስላሉ የሚፈለገው ይሄ አይደለም፣ በቂ አይደለምና ማለት ነው። ይሄን ብቻ አይደለም ነጥለን ልንሰጠው የሚገባው። በመፍረድ ብቻ አላህን ስብሓነሁ ወተዓላ የምንነጥል ከሆነ ኢባዳ የሚለው የማይካተትበት ከሆነ ጎደሎ ያደርገዋል። ስለዚህ ትክክለኛው ላ ኢላሃ ኢላላህ ፍቺ የሚሆነው ላ ማዕቡደ ቢሐቅን ኢላላህ የሚለው ይሆናል ማለት ነው። ይሄ ሁለተኛው <clears throat> መሐመድ ረሱሉላህ የሚል ነው። ይሄ መሐመድ ረሱሉላህ አልኢዕትራፉ ባጢነን ወዛሂረን አነሁ አብዱላህ ወረሱሉሁ ኢለናሲ ካፋ እዚህ ጋር የሚፈለግብን ምንድን ነው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው መሆናቸውን ባሪያ መሆናቸውን ለሰው ልጆች ሁሉ የተላኩ ነቢይ መሆናቸውን ማረጋገጥ ነው እና ይዞት በመጡት መልእክት መስራት ነው። ያዘዙትን በመተግበር የከለከሉትን በመከልከል ይሄን ማረጋገጥ ነው ማለት ነው። እነዚህ ሁሉ አርካኖች አሏቸው ስለ ነቢዩ መሐመድ صلى الله عليه وسلم ከአቂዳችን ስለሆኑ በነቢያቶች ማመን በሚለው ስር ላይ ወደፊት በዝርዝር እናያለን። ይህ ሸሃዳ አርካኖች አሉት፣ ማዕዘናቶች አሉት። አርካኖች شهادتين ሁለቱም ሸሃደቴኖች አርካኖች አሏቸው። የመጀመሪያው ይሄ ላ ኢላሃ ኢላላህ አርካን ሁለት አርካን አለው። ምን ይባላሉ? ነፊና እስባት ይባላሉ። አርካኑ ለአወል የመጀመሪያው አርካን ነፊ ነው። ነፊ ማለት ውድቅ ማድረግ ላ ኢላሃ የሚለው ማለት ነው። ላ ኢላሃ ስንል በአጠቃላይ ሁሉንም ሽርክ የሆነ ነገር ወይም ከአላህ ውጭ ያሉ የሚመለኩ ነገራቶችን በሙሉ ውድቅ የምናደርግበት ማለት ነው። ግልጽ ነው። ላ ኢላሃ የመጀመሪያ ቃል አለች። ላ ኢላሃ የምትለው ነገር መጣች። المجمرة أركانات نفي تبالج يبطل الشرك بجميع أنواعه بأتك على شرك تبالون كل يفلق أينت بهن ما هنو ورك أرغل ثلاثي ويوجب الكفر بكل ما يعبد من دون الله قال الله وجه من ملكوت النجارات بملو عندنا كذبات شو يم يحسب الدرنو ግዴታ ነው ማለት ነው። ከዚህ ውጭ ያሉ ነገራቶችን መካድ። ስለዚህ ይሄኛው የመጀመሪያው አርካ ምን ይባላል? ነፊ ይባላል። ሁለተኛው ማዕዘን ኢስባት ይባላል። إلا الله የሚለው part ለሁለት እየተከፈለ ነው። لا إله إلا الله إلا الله የሚለው إثبات ነው። إثبات ማለት ምን ማለት ነው? አረጋጋጭ የሆነች ወይም ማረጋገጥ እንላለን። ምን ነው የምናረጋግጠው? إلا الله ቅድም ነፍ ያደረግነው ማለት ነው። لا إله በእውነት የሚመለክ አምላክ የለም ብለን ውድቅ አደረግን አይደለም? አሁን ለይተን አመጣን። ኢላላህ ከአንድ አላህ በስተቀር ወይም ከአላህ በስተቀር ስንል ደግሞ ለአላህ ደግሞ እያረጋገጥን ነው ማለት ነው። ለሌሎች አይገባም ይሄ ኢባዳ አምልኮት ለማንም አይገባም ብለን ነፍ ያደረገንና በሁለተኛው አርካለ ካለ ደግሞ ኢስባት ነው ለአላህ የሚገባ መሆኑን ደግሞ አረጋገጠን ማለት ነው ስለዚህ إلا الله የሚለው إثبات ነው ለአላህ سبحانه وتعالى ማረጋገጥ ነው ማለት ነው ይሄም يعني ምንድነት የምታደርገው ይሄ يثبت أنه لا يستحق العبادة ኢባዳ ለማንም ተገቢ እንዳልሆነ የሚያረጋግጥ ነው إلا الله ለአላህ በስተቀር እንጂ ወዩጅቡ ልዓመል ቢዛሊክ እንግዲህ በዚህ መስራትንም የሚያስገድድ ነው ይህን የሚመለከቱ የቁርአንና የሀዲስ ማስረጃዎች በርካታ ናቸው። ለናሙና ያክል ለማየት እንሞክራለን። ከዚህ ጋር አርካንን የሚያስረዱ ነጥቦችን በተመለከተ ማለት ነው። ለምሳሌ በ سورة البقرة 256 ላይ አላሁ سبحانه وتعالى ምን ይላል? አዑዙ ቢላሂ ሚነ ሸይጣን ረጂም ላ ኢክራሃ ፊ ዲን ቀድ ተበየነ ሩሽዱ ሚነል ገይ ፈመን የክፉር ቢጣጉት ወዩእሚን ቢላህ فقد استمسك بالعروة الوثقى لا انفصام لها والله سميع عليهم إلى الله سبحانه وتعالى إذن لي إن من نصدق أن قصية فمن يكفر بالطاغوت ويؤمن بالله فقد استمسك بالعروة الوثقى كم لو جمرنا فمن يكفر بالطاغوت يملو يتنيوم معنا إذن يمجملون أركان إذن لا إله ከሚለው ጋር ይመሳሰላል يعني ይመጣጠናል ምክንያቱም فمن يكفر بالطاغوت በጣዖት የካደ በጣዖት የምክድና ስለሚል ማለት ነው በጣዖት መካድ የሚለው لا إله ከሚለው ጋር comparable ነው የሚሆነው نفي ነው ማለት ነው نفي ያደርጋል መካድ ማስተባበል በጣዖታትን ሁሉ መካድ የሚክድ እናይልና አንቀጹ ቀጥሎ ምናል فمن يكفر بالطاغوت ويؤمن بالله ይላል ويؤمن بالله ይሄ ደግሞ ምንድን ነው إلا الله ከሚለው ጋር comparable ነው لأنه يثبت ይሄ ደግሞ ያረጋግጣልና ምን ኢማን ለአላህ ብቻ መሆኑን የሚያረጋግጥ ነውና እና በአላህም የሚያምን ሰው ይላል ወዩእሚን ቢላህ በአላህም የሚያምን ሰው ينكر فقد استمسك بالعروة الوثقى برشا مبتس لله تنكر زنبت بأرقد شبت أنا ومنا بس يعني القصص ولد سنم أنت ما تشاقين ينمى لأنه ويؤمن بالله منه إلا الله منه أنه مستعونا قلت مثلا يعني ليلا بنج أمر بسورة الزخرف آه من نمره إنني براء مما تعبدون إلا الذي فطرني ስለ ኢብራሂም የምናገር አንቀጽ ላይ ምንድን ነው የሚለው? ሁለቱን ነገር እናገኛለን። ኢነኒ በሪ በራኡን የሚለው ምን ነው የሚያሳየው? ነፊ ነው። ኢብራሂም ለአባቱና ለህዝቦቹ ባለ ጊዜ አስታውሱ የሚለው እኔ እኔ እናንተ ከምትገዙት ሁሉ ንጹህ ነኝ ስል ንጹህ ነኝ ብል ነፊ ያደረገ ነው። እናንተ ከምትገዙት ነገር እኔ ንጹህ ነኝ ላ ኢላሃ ከምለው ጋር ይመጣጠናል። የዚህኛው ከሊማ إنني براء ንጹህ ነኝ ከምን مما تعبدون። እናንተ ከምታመልኩት ነገር ይሄ لا إله ከምለው ጋር ኮምፓረብል ነው፣ ተመጣጣኝ ነው። እኩል ትርጉም ይሰጣል ማለት ነው። إلا الذي فطرني በሚለው ሁለተኛ ላይ ደግሞ መጣ። إلا الذي فطرني ከማን በስተቀር እኔ እናንተ ከምትገዙት ሁሉ ንጹህ ነኝ ከዛ ከፈጠረኝ አምላክ በስተቀር አያችሁ ከፈጠረኝ አምላክ በስተቀር ኢለላህ ከአላህ በስተቀር የሚለውን አስገኘ ማለት ነው ከአላህ በስተቀር የሚለውን አስገኘ ማለት ነው። ስለዚህ ቁርአን ውስጥ በዚህ መልኩ እናገኛቸዋለን። የላኢላሃ ኢላላህ ማዕና የሚያስተምሩ በርካታ የቁርአን አንቀጾች አሉ። በዚህ ሙሉ ነው ማለት እንችላለን ቁርአንን። ጠይብ ወደ ሸሃደቴኒ ስንመጣ ሁለተኛው የሸሃደቴኒ ክፍል ወይም ደግሞ መሐመድ ረሱሉላህ ወደሚለው እንምጣና አርካኑና እንትኑን አይተን እናቆመዋለን። እሱን ብዙም አንሄድበትም በዚህ ላይ ይሄ እንግዲህ እነ ሙሐመድ ረሱሉላህ የሚለው መሐመድ የአላህ መልእክተኛ ናቸው የሚለው ለሃ ሩክናኒ ሁለት እርካኖች አላት ቀው ሁማ ቀውሉና አብዱሁ ወረሱሉሁ አብዱሁ ወረሱሉሁ የሚለው ሁለት አርካን አለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያ ናቸው መልእክተኛ ናቸው ሁለት አርካኖች አሉት ጠይብ ይሄ ግዴታ ነው ማለት ነው። የእሳቸውን ባርነት ማረጋገጥ ግዴታ ነው። አብዱሁ ማለት ግዴታ ነው። እንደዚሁም መልእክተኝነታቸውን መቀበል ግዴታ ነው። እነዚህ ሁለቱ አርካን ናቸው። እነዚህ ሁለቱ وهما ينفيان الإفراد والتفريط في حقه صلى الله عليه وسلم فهو عبده ورسوله በነቢዩ ስለ ላሁ ወሰለም ላይ ድንበር ከማለፍ ሐቃቸውንም ከመቀነስ የሚጠብቁ ናቸው። ይሄን የምናውቅ ከሆነ እሳቸውን በተገቢው ቦታ እናስቀምጣቸዋለን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ወሁወ አክመሉል ኸልቅ ፊ ሃተይን ሲፈተይን ሸሪፈተይን በዚህ በተከበሩ ሲፋዎች ምሉ የሆኑ ፍጡር ናቸው። ከማንም ምርጥና የበለጡ ናቸው። ጉለታቸውን አይደለም የሚገልጹት። አብድ የሚለው ባሪያ ማለት ነው። አልመምሉክ ለጌታ ታዛዥ ይሆናል ወይም ደግሞ አነሁ በሸሩን መክሉቅ ሰው ናቸው መክሉቅ የተፈጠሩ ናቸው ነቢ ሰለላሁ ላሁ ወሰለም አላህ ከፈጠራቸው ፍጡራኖች አንዱ ናቸው በማንኛውም ሰው ላይ ፍጡራኖች ላይ የሚታይ ነገር እሳቸውም ላይ ይታያል ልክ አላህ ስብሓን ወተዓላ ምንድን ያላቸው ቁል ኢነማ አነ በሸሩን ምትልኩም በሱረቱል ካፍ መቶ አስር ላይ በላይ በላቸው ያ ሙሐመድ ኢነማ አነ በሸሩ ምትልኩም እኔ እንደናንተው ሰው ነኝ በላቸው እኔ እንደናንተው ሰው ነኝ የሚለየኝ ነገር ቢኖር ምንድን ነው ዋህይ ወደ እኔ ይወርዳል ነው ስለዚህ እዚህ ጋር ባርነታቸውን ማረጋገጥ ግዴታ ነው የሚሆነው አላህ ስብሓንሁ ወተዓላ በዚህ ጠርቷቸዋልና ባርነት ብሎ ማለት ክብር እንጂ ውርደት አይደለም፣ ወይም ደግሞ እሳቸውን ዝቅ ማድረግ አይደለም። በዚህ ዘረገድ እሳቸውን ወደ ሩቡብያ ማስጠጋት ተገቢ አይደለም። እሳቸው ምንም አይነት የጌትነት ባህሪ ወይም ሲፋ የላቸውም። አላህ ስብሓነ ወተዓላ አለይሰ አላሁ ቢካፊን አብደ ለባሪያው አላህ ስብሓነ ወተዓላ በቂው አይደለምን ይላል። አላህ ባሪያው በቂ አይደለምን ለመጠበቅ ባሪያ መሆናቸውን አላህ ስብሓነሁ ወተዓላ በተለያየ ቦታ አረጋግጧል። سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى يا بارياون كتباركوا مسجد ودزيا زورياون ወደ ባረክነው ወደ ሩቁ መስጊድ በሌሊት ውስጥ ያስኬድነው ጌታ ጥራት ይገባው ይላል። በዚህ መልኩ አላህ ስብሐነሁ ወተዓላ ጠራቸው ማለት ነው። ይሄ አንደኛው። ሁለተኛው ረሱል ናቸው መልእክተኛ ናቸው ብሎ ማመን ግዴታ ነው። ይሄ አልመብኦሱ ኢለናሲ ካፋ ለሰው ልጅ በአጠቃላይ የተላኩ ነቢይ ናቸው ብሎ ማመን ብዳወት ኢለላሂ በሺርን ወነዚራ የሰው ልጆችን አስጠንቃቂና አብሳሪ ሆነው ወደ አላህ ስብሓነ ወተዓላ እንዲጠሩ በማድረግ የተላኩ ነቢይ ናቸው። ይሄ ሁለተኛው አርካን ነው ማለት ነው። ይሄ ሁለቱ እሳቸውን ምሉ የሚያደርጉ ባህሪያቶች ናቸው። ይሄን የምናምን ከሆነ እሳቸውን በእሳቸው ላይ ድንበር ከማለፍ እንቆጠባለን። እሳቸውን እንደ ጌታ ከማድረግም እንቆጠባለን ማለት ነው። እነዚህ ሁለቱ እዚህ ጋር ይበቁናል። በሌሎች ቦታዎች ላይ በስፋት ስለ እሳቸው የምናይ ይሆናል ማለት ነው። እንግዲህ በዚህ ደርሳችን ውስጥ ማለት ነው ያየነው ምንድን ነው? ዛሬ ተውሂድ አልኡሉሂያ ማለት ምን ማለት ነው የሚለውን ነው የዳሰስ ነው። ኡሉሂያና ሩቢያን ለማገናኘት ሞክረናል። ያኒ ሁለቱ መካከል ያለውን ልዩነት ያወቅን ይመስለኛል። በዚህ ስር እንግዲህ የላኢላሃ ኢለላህን ትርጉም ለማወቅ ሞክረናል። ላኢላሃ ኢለላህ ሁለት አርካኖች እንዳሉት ሁለቱ አርካኖች ምንና ምን ናቸው? እና እስባት እንደሆኑ ከቁርአን ጋር ያላቸውን ተያያዥነትም የተወሰኑ ቁርአኖችን በማንሳት ለማየት ሞክረናል። እንደዚሁም የሁለተኛውን የምስክርነት ቃል ማይተናል። የነቢ ስለ ላሁ ሰለምን መላክ በተመለከተ ሁለት አርካን እንዳለው አብዱሁ የሚልና ወረሱሉሁ የሚል አብዱሁ የሚልና ወረሱሉሁ የሚል ነቢዩ ስለ ላሁ ሰለም ምንድን ናቸው? ባሪያ ናቸው። እንደገና ደግሞ መልእክተኛ ናቸው። ሁለቱም መረጋገጥ መቻል አለበት። እነዚህን ሁለቱ ያየንበት ነው። እንግዲህ ወደፊት በስፋት ሁሉንም እንዳስሳለን። በስተመጨረሻ ላይ እንግዲህ ዛሬ የምንሰጣችሁ ምንድነው ተውሂድ አልኡሉሂያ እና ተውሂድ አልሩቡብያ ልዩነታቸው ምን እንደሆነ እንድታውቁና እነዚህን አርካኖች እንድታስታውሱ በመጋበዝ የዛሬውን ትምህርት በዚሁ እናጠናቅቃለን። ወብላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።